ዛሬ የምንቀራው ኢንሻአላሁ ተዓላ ሐዲስ ቁጥር አስራ አምስት ይመስለኛል ካልተሳሳትኩ የሚቀራ ወንድም ወይም እህት ፈለተፈበል መሽኩራ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ሰላም ወራህመቱላሂ ወበረካቱ بسم الله والصلاة والسلام على رسول الله الصلاة ربي وسلام عليه وعن, وعن أم سلمة رضي الله عنها قالت قال رسول صلى الله عليه وسلم الذي يشرب في إناء الفضة إنما, جر إنما يجرجر في بطنه نار جهنم متفق عليه وفي لفظ المسلم في إناء ذهب أو فضة والسلام عليكم وعليكم السلام طيب ሐዲሱ ኡሚ ሰለማህ ረዲየላሁ ተዓላ አንሃ የኡሙ ሰለማ ሐዲስ ነው። ወአን ኡሚ ሰለመተ ስንል ወሩየ አን ኡሚ ሰለመተ ማለት ነው። ከኡሙ ሰለማ ተዘገበ ስራዋን አላህ ይውደድላትና አነሃ ቃለት እሷም አለች ምን አለች? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ ሱብሓነሁ ወተዓላ መልእክተኛ የሚቀጥለውን ተናገሩ ትለናለች አለዚ ያ የሽራቡ የሚጠጣ ፊ ኢናኢል ፊደቲ በብር በብር በተሰራ እቃ የሚጠጣ ሰው በብርጭቆ መልኩም ሆነ በኩባያ መልኩም ሆነ በብሪቅም ሆነ በማንኛውም አይነት ይሰራ በማንኛውም ሞዴል ይሰራ ብቻ የተሰራበት ማንቱ ዋናው እቃው ከብር መሆኑን ነው የምናየው። በሱ የሚጠጣ ሰው ኢነማ ዩጀርጅሩ ኢነማ ይሰውቱ እንደማለት ነው። የሚያንቆረቁረው ወይም ደግሞ በሆዱ ውሃ ስንጠጣ አከታትለን ስንወስደው የሚሰማ ድምጽ አለ ጉሮሯችን አካባቢ ላይ ያ ኢነማ ዩጀርጅሩ የሚያስተጋባ ድምጽ እንደማለት ይበጥኒ ሆድ ውስጥ እያስተጋባ የሚወርደው ናሩ ጀሃነማ የጀሃነም እሳት ነው ናሩ ናረ ግን ማናው ይለያል ናረና ናሩ ስንል ትርጉሙ ትንሽ ይለያል እነማ ይጀርጅሩ ድምጽ የሚያስተጋባው ፊ በጥኒ ሆድ ውስጥ እያንቆረቆረና እያጮኸ ያለው ናሩ ጀሃነም ነው የጀሃነም እሳት ነው ያየጮህ ያለው ማለት ነው ራሱ ያ የሚሰማው ድምጽ የጀሃነም እሳት ነው እያለ ነው እንግዲህ ውሃ ስንጠጣ የሚሰማውን ድምጽ በምን መሰለው በጀሃነም እሳት መሰለው ማለት ነው ወይም ደግሞ ኢነማ ይጀርጅሩ ፊ በጥኒሂ ናረ በፈትሃ ነው የምናነባት ራዋን ማለት ነው ናረ ጀሃነመ ካልን ደግሞ ኢነማ ይጀርጅሩ ሰውየው ማለት ነው በቅድሙ ትርጉም እነማይ ጀርጅ ድምጽ የሚያስተጋባው ቅጣቱ ወይም ደግሞ ያመጠጡ የምንወስደው አሁን ግን ሰውየው ነው እነማይ ጀርጅው እያጮኸ ያለው በውስጡ ወይም እየተጎነጨ ያለ ይበጥንህ በሆድ ውስጥ እያስገባ ያለው ወይም ደግሞ ድምጽ እንዲያወጣ አድርጎ እያንቆረቆረ ያለው ናረ ጀሃነመ የጀሃነምን እሳት እንደሆነ ይወቀው ማለት ነው ሙአሊፎች ናራ የሚለውን ይደግፋሉ ሁለቱም ይቻላል ወነስቡ አጅወዱ ይላሉ በፈትሃ ማንበቡ በነስብ መቅራቱ ይመረጣል ነው ሐዲሱ متفقون عليه ነው وفي لفظ ለሙስሊም ያልሽው እኛ ጋር የለም ግን ማዕናው ጥሩ ነው ዝሮ ዝሮ ኪታቡ ካለ እዚህ ጋ في إناء الفضة ነው ያለው ذهبን አልጨመረም የሙስሊም ዘገባ ግን في إناء الفضه والذهب ብሏል እያልሽ ነው ጥሩ ነው በብርም ሆነ በወርቅም ዕቃ ሆነ የሚጠጣ ሰው በሆድ ውስጥ እያስገባ ያለው ውሃ ሳይሆን እሳት እንደሆነ ይወቀው ማለት ነገ በአኺራ የሚያስቀጣው ነው ይሄ አሁን የሚሰማው ድምጽ የውሃ ድምጽ መስሎ የሚቀር እንዳይመስለው እሳት ነው ለማለት ነው طيب ዩጀርጂሩ የመጀመሪያው ጂም ፈትሃ ነው ዩጀ ሁለተኛው ደግሞ ይጀርጂሩ ከስራ የምትሆነው ጀርጀራ ማለት ሰውቱ ጀርዕል ኢንሳኒ ሊልማ አንድ ሰው ውሃን ሲጎነጭ የሚያሰማው ድምጽ ጀርጀራ ይባላል በአረበኛ ማለት ነው ጀርጀረ ፉላኑን አልማአ ከተባለ ለምሳሌ بمعنى ጀርአሁ ጁርአን متوالي متواليا له ማለት ተከታ ተከታታይ የሆነ መጠጥን ጠጣና ድምጽ አስተጋባ ማለት ነው። አንድ የፍትካል ይሄ ድምፅ አይሰማ ግን አንድ አንድ ትንፋሽ ማለት ነው አከታተል ልክም አርጎ ከጠጣው አስተጋባ ድምጽ አለ። ያ ነገር እሳት እንደሆነ ይወቀው። شبه نزول العذاب في بطن الشارب في إناء الفضة بصوت مخيف በጣም በሚያስደነግጠው ድምጽ የጀሃነምን እንትን ቅጣት በዚህ እየመሰለው ነው ይላል። ያው ናረ ናሩ እንደገለጹ ነው ጀሃነም ፊበድን ናረ ጀሃነም ጀሃነም ማለት ሚነል ጁሁማ ወሄል ግልባ ጨካኝ ወይም ደግሞ ድርቀት ከሚለው ድርቀት ከሚለው የተወሰደ ነው እንግዲህ አንተ ጨካኝ ሰው ደረቅ ነው ከዚህ ይባላል ድርቀት አለ ማለት ነው ጭካኔ የሚመጣው ከድርቀት ጋር ነው ረጠብ ያለ ነገር አዛኝ የሆነ ሰው ከለማ ቀርበ እርጥባን እንደ ነው የሚባለው በእርጥብ ነው የሚመሰለው መጥፎና ጨካኝ ሰው ደግሞ በደረቅ ነው የሚመሰለው ስለዚህ ጀሃነም የሚለው ቃል በአረበኛ ሚነል ጁሁማ ወሄል ግልዟ ጭካኔ ድርቅና እንለዋለን ጀሃነም የሚለው ዓለሙን አላጠበቀች ምን ጠበቃች ናር ከእሳት ክፍል ለሚታወቀው የጀሃነም ለምንለው ክፍል የተሰጠ ስም ነው ጀሃነም የሚለው ስያሜ በአረበኛ የተሰጠበት ምክንያቱ ለቡዕድ ቃሪሃ ጉርጓዷ በጣም የዘቀጠና የራቀ ከመሆኑ አንጻር ነው ነው طيب ከዚህ ሐዲስ ባጭሩ ሶሂነቱ ምን ማጠያይቅም ቡኻሪና ሙስሊም ብያቸዋለሁ ምንድነው የምንረዳው በብር ዕቃ እንደዚሁም በወርቅ ብር ከተከለከለ የወርቅ መከከል አጠያኛ ኪታብ ማለት ነው በአንቺ ኪታብ ግን ወዘሃቢ ብሏል እሱም ሁለቱም ክልክል መሆኑን ያሳያል ነው በዚህ ዙሪያ ያሉ ሸሪዓዊ ማብራሪያዎች በጣም ብዙ ናቸው ብዙ ናቸው ስለዚህ አንዱን ሐዲስ ብቻ ተናግሮ መሄዱ ሌላ ሐዲስ የለም ማለት አይደለም ሌላ ብዙ ሐዲሶች አሉ ግን አንዱ በቂ ነው ለማለት ነው ሰራቢ ለተቂኩሙል ሐር እያለ እንደሚናገረው ማለት ተቂኩሙል ሐር የስለ ልብስ ጸጋን ሲናገር ተቂኩም አረበዝም ማለት ወልበርድ ማለት ነበረበት ወልበርድ ማለት ነበረበት ግን ሐርን ከተከላከለ ብርድን ይከላከላል ነው አሁንም ፊዷ ከተነ ፊዷ ላይ ከተነገረ ዘሃብንም ያካትታል ነው እንደኛ ኪታብ ነው ሌላው አልወዒዱ ሸዲድ ሀኛ የጠነከረ ዛቻ እንዳለ ላይ على الشارب في نار فضة ومثله الذهب በብርና በወርቅ ዕቃ በሚጠጣ ሰው ላይ ትልቅ ዛቻ አለ ዛቻው ምንድነው فإن عذابه غليظ شديد የዚህ አይነቱ ሰው ቅጣት በብርና በወርቅ ዕቃ የሚጠጣ የሚበላ ከባድ ነው ለምን فإنه بارتكاب هذه المعصية سيسمع لوقوع عذاب جهنم في جوفه صوت مرعب منكر ዛሬ እንደዚህ ውሃውን ሲጠጣው ድምጽ እንደሚያሰማው የጀሃነም ቅጣትም ሲንቆረቆርበት በሆዱ በጣም የሚያስደነግጥ ድምጽ እንደሚኖር በግልጽ ያሳያል ነው የሚለው እንግዲህ ኡሙ ሰለማ ማነች? በነገራችን ላይ መጀመሪያ መግለጽ ነበረብኝ። ኡሙ ሰለማ ናት ሐዲሱን የዘገበችው። ኡሙ ሰለማ ማለት ኡሙ ሙእሚኒን የምእምናኖች እናት በመባል የምትታወቀው የነቢያችን አለይሂ ሰላቱ ወሰላም ባለቤት ናቸው። ስሟ ማን ነው? ኡሙ ሰለማ ነው የሚነግረው ስሟ ነው። እየተከታተላችሁ ከሆነ ኡሙ ሰለማ ማን ትባላለች? ይሰማል? طيب ይሰማል እያላችሁ ነው ኡሙ ሰለማ ስም የሚነግረኝ ረምላ የሚላለ ረምላ አይደለችም ረምላ ማለት የአቡ ሱፊያን ልጅ ናት ህንድ የሚለውም ህንድን በላት እንዴ ህንድ ቢንቱ ሁዘይፋ طيب اسمها هند بنت ابي اميه بنت አቢ ኡመያ ሂንድ ያልሽው ትክክል ነሽ የአባቷን ስም አስተካክል ሂንድ ቢንቱ አቢ ኡመያ ለነገሩ አቡ ኡመያ ቅጽል ስሙ ነው ስሙ ሊሆን ይችላል والله አለም እሺ መጀመሪያ አቡ ሰለማ ነበር ባሏ የኡሙ ሰለማ ባል አቡ ሰለማ እብኑ አብዱል አሰድ ነበር ኡሙ ሰለማ ማለት ከኛ ከሀገራችን ጋር ትስስር ያላቸው ናቸው የነብያችን አለይሂ ሰላቱ ወሰለም ባለቤት ከመሆናቸው ባሻገር እንደገና ዙረው ደግሞ ምናችን ናቸው ሀበሻ ሂጅራ ካደረጉት አንዷ ነች ከባሏ ጋራ ወደ ሀበሻ መታለች ባሏ እዛው ሀበሻ ላይ እንደሞተ ይነገራል ወፊ ሪዋያ የለ ፊል መዲና ከተመለሱ በኋላ ነው የሞተ የሚለውም እንደውም ይሄ ነው ዋናው የሚያጠነክሩት ከዛ በኋላ እሱ ሲሞት በጣም አዘነችና ነብዩ አለይሂ ሰላቱ ወሰለም ዱዓ አድርጊ የተሻለ እንዲሰጥሽ ሲሏት ከሱ የተሻለ ከየት ሊገኝ አለች ከሱ የተሻለ ከየት ሊመጣ ስትል በአጋጣሚ ነቢያችን አለይሂ ሰላቱ ወሰለም አጫዋትና አገቧት ነው በሚያጫዋት ሰዓት ያው ደንግጣለች በኃይለኛው ግን ከመሆኑ ጋር ሁለት ምክንያት አመጣለ ላለመገባት ማለት ነው እኔ ለርሰው አልሆንም የማልሆንበት አንድ የሴቶች በሽታ አለብኝ አለች ምንድነው የሴቶች በሽታ طيب ቀት የሚባለው በኃይለኛው አለብኝ ስለዚህ አልችልም እሳቸው ደግሞ ብዙ ሚስቶች እንዳሏቸው ይታወቃል ሁለተኛ በጣም ልጆች አሉኝ ልጆች አሉኝ እንደው እንግዲህ ልጅ ወልደው ወደ እንጀራ አባት መሄድ ይከብዳል አይደል የሚል ነገር አቅርባ ነበር ቅናቱን ዱዓ እናደርጋለን አላህን ለምነዋለን አላህ የማያሳካው የማያስተካከለው የለም አሏት ልጆቹ የአቡ ሰለማ ልጆች ማለት የኔ ልጆች ናቸው እንደ እንጀራና እንደ እንጀራ ልጅ አይደለም እንደ ሚስት ልጅ አይደለም ማያቸው ከኔ ልጆች ለይቼ የማይበት መንገድ የለኝም የአቡ ሰለማ ልጆች በማ አግባቧትና ቃል ብቻ አይደለም ደግሞ አሁን ዘመን ወንድ በተግባር ማስገኙት ማለት ነው طيب በአራተኛው ዓመተ ሂጅራ ላይ ነው ያገቧት የሞተችው ግን 59 ዓመተ ሂጅራ ላይ ነው በጣም ቆይታለች ማለት ነው طيب ወቂለ 62 ላይ ነው የሚል ነገርም አለ ለማንኛውም የተቀበረችው የት ላይ ነው በቂዕ ነው መዲና አሁን መስጊድ ጎን የሚገኘው ቀብር ማለት ነው በጥቅሉ ወደ 84 ዓመት እድሜዋ እንደነበረ ይነገርላታል አጠቃላይ ማለት ነው እና እሷን ሐዲስ ነው ያወራችው ሐዲሱም ሶሒህ ነው ያአላህ ወደፊት እንቀጥል ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم إذا دبغ الإهاب فقد طهر أخرجه مسلم وعنده الأربع ما إهاب وعند الأربعة وعند الأربعة أيما إهاب دبغ ኢብኑ አባስ ተዘገበ አብዱላህ ኢብኑ አባስ ታዋቂው ሶሐቢ ነቢያችን አለይሂ ሰላቱ ወሰለም ዱዓ ያደረጉለት ያጎታቸውም ልጅ ነው ያው ባለፈው ተንትኛለሁ አልደግሞ አነሁ ቃል እርሱ አለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ የሚቀጥለውን ተናገሩ ይላል ኢዛ ዱቢገል ኢሃቡ ኢሃብ ማለት ቆዳ ማለት ነው ኢዛ ዱቢገ ቀረጥ በገባ ጊዜ ወይም በታረበ ጊዜ ቆዳው ታረበ ይባላል። ታረበ ማለት የሆነ ነገር ቀምመው ያሹታል ቆዳውን በዛ ነገር ማለት ነው። ቀረጥ ገባ ይባላል። እንደው በገጠር አይታችሁ ከሆነ በገጠር ድሮ ቆዳ ይለበስ ነበረ። አሁንም ፋሽን ሆኖ መጥቷል አዲስ እንጂ ተቀይሮ ያው ከሌ ይለበስ ነበረ እና የታረበ ነው የከሌማ ቆዳ ይባላል። በጣም ልስልስ እና ያማረ ነው። ስለዚህ አዩማ ኢማን ኢዳ ዱቢገል አሁን ቆዳ በታረበ ጊዜ ወይም ዲባ ቀረጥ በገባ ጊዜ ቀረጥ ስንል የጉምሩኩ ቀረጥ ዝን እንዳይላችሁ ያስመረራቸው እሱ ስለሆነ እሱ አይደለም። ቀረጥ ማለት ቅል ቅል የሚባል ነገር አላይ ዝሮጡልኝ አሁን ጎማ ሳይመጣ ጀሪካን ሳይመጣ ፕላስቲክ ሳይመጣ ቅል ነው የምንጠቀመው። ቅሉ እንደተቆረጠ ያው አፍና በጅለትና ከዛ በኋላ በውስጡ ቀረጥ ይገባበታል። ቅጠላ ቅጠል ነገር ነው። በዛ ይታሸጋል። ከዚያን ስንደፋው ከዛ በኋላ እዛ ቅል ውስጥ የገባ ውሃ አይመርም። ይሄ ቀረጥ ይባላል። የምናስገባው እቃ ያው ጅምሩክ ቀረጥ ያሉት ለዛው ነው ያስተካክለዋል ተብሎ ነው እና ማንኛውም ኢዳዱ ቢገል ኢሃቡ ቆዳ ቀረጥ በገባ ጊዜ ፈቀድ ጧሃራ ጸርቷል ፈቀድ ጧሁራ በእርግጥ ጸርቷል ሁለቱም ያስኬዳል ነው አخرجه ሙስሊም ሙስሊም ዘግበውታል ሐዲሱን ሷሂህ ነው እንዳትጠራጠሩበት ለማለት ነው وعند الاربعه አራቶችም ዘግበውታል አቡ ዳውድ ትርሚዚ ነሳኢና ኢብኑ ማጀህ ማነው አራቶች ማለት أيما إهاب ዱቢ ቢቀር የሚለው ያ ዱቢ ሳይሆን አዩማ አዩማ ኢሃብን ዱቢቀ ጥያቄውን አይቻለሁኝ አዩማ ኢሃብን ማንኛውም ቆዳ ማንኛውም ቆዳ የማንኛውም እንስሳ ቆዳ ቀረጥ ከገባና ከታረበ ኢዳዱ ቢገ ፈቀር ጦሁራ ነው መልሱ አሁን እቺ አዩማ የምትለው ቃልና ኢዛ የምትለው ለውጥ ስላላቸው ትርጉም ላይ አረበኛው ላይ ለማምጣት ነው። ኢዛ ዱብቀ ለይሃቡ ሲል የተወሰነ ቆዳ ሊሆን ያስመች ነበር። ነገር ግን አዩማ የሚለው ማንኛውም ማለት ነው፣ ማንኛውም ቆዳ። ስለዚህ ያልታረደው እንሰሳ የበከተው የበክቱም ቆዳ ማለት ነው። ይሄ ሐዲስ የመጣበት ሰበብ አለው፣ ዝም ብሎ አይደለም። የመጣበትን ምክንያት ስነግራችሁ ፍሬ ሐሳቡ ግልጽ ይሆንላችኋል። طيب አንድ ጊዜ ይላል መረ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢሻት በሞተች ፍየል ላይ የመይሙና ነበረች በአጋጣሚ ፍየሏ አልፈው ሄዱ እና ፈቃለ ነቢያችን አለይሂ ሰላቱ ወሰላም አሉ አላ استمتعتم بإهابها በክታ ነው አይደለች በክትናት አይደል አልታረደችም ዝም ብላ ነው የሞተችው አይደል አዎ እና በቆዳው አስጠቀሙም እንዴ አሏቸው فإن دباغ الأديم طهور ማ ቃዲ ቆዳ ማለት ነው የቆዳ ቀረጥ መግባት ያጸዳዋል መጦሃሪያው ማለት እሱ ነው እና ያን አድርጋችሁ ለምን አትጠቀሙም አሉ وفي روايه البخاري من حديث سودا ደግሞ በሌላ በኩል ማተት ለና ሻቱን አንድ ፍየል ሞተችብንና ሳናርዳት ማለት ነው ፈደበግና ሚስከሃ ከዛ ያው ቆዳዋን አጸዳንና ድባቅ አስገብተን ተጠቀም ከዛችን ቆዳ በቆዳውን እንደ ጃሁን ጀሪካን አድርገው ይሰሩታል እንደ አድርገው ከታች ድፍን ነው ከላይ አፋለው በዛ ውስጥ ነንተቢዱ ፊሄ አለ የምንፈልገው መጠጥ ውስጡ ላይ እያስቀመጥ እየሰራንበት የተለያዩ መጠጦችን እንጠጣበት ነበረ ሀታ ሷረ ሸነን ሸን እስከሚሆን ድረስ ሸን ማለት ድርቅ ይላል እንዳሁኑ ጀሪካን ማለት ነው እንዳሁኑ ጀሪካን ድርቅ ይልና ሸን ይሆናል ቀርበታ ይሉታል እንደዛ ሆኖ እስከምንጠቀምበት ድረስ ተጠቅመንበታል ነው በጥቅሉ ሐዲሱ ደሊሉን على أن الدباغ مطهر لجلد ميتة لجلد ميتة كل حيوان كما يفيده عموم كلمة أيما أيما የሚለው ቃል እንደሚሰጠን የማንኛውም እንስሳ ቆዳ ዲባግ ከገባ ይጦሃራል ነው እዚህ ጋር ስትና የምናወጣው ነገር ቢኖር የከርከሮ አሳማ የምንለው የለም የሱ አይኑሁ ነጃሳ ነው ስለተባለ ምንም ሊያጸደው አይችልም ተብሏል طيب ከዛ ውጭ ሁሉም እንደሚጦሃራ ነው የበግም ሆነ የፍየልም ሆነ የማንኛውም በነገራችን ላይ የበከቱት ማለት ነው ያልበከቱትማ ምንድነው ጦሃራ ነው طهور بضم الهاء وفتحها اي صار طاهرا فقد طهور ما اي صار طاهرا ማለት ነው طيب ايما ከተባለ ቀድ ፋይቶ ያሸት ፋይቶ አያጅታናል አዩማ የምትለው እስሙን ጃዚሙን የጅሙ ፊዕለይን ሁለት ግሶችን በስኩን እንዲነበብ የሚያደርግ ቃል ነው ይላል የመጀመሪያው ፊዕለ ሸርጥ ይባላል የመጨረሻው ደግሞ ፊዕለል ጀዛ ይሉትና ሁለቱን ፊ ፈቀድ ጧሁር እሺ ፈቀድ ጧሁራ አይዋ አሁን በጥቅሉ ከዚህ ሐዲስ የምንወስደው ዋናው ቁም ነገር ቢኑ ማንኛውም ቆዳ ዲባ ከገባ ይጠሃራል ነው የሚቀጥለው 17ኛው ሐዲስ አልቀራሹም እንጂ دباغ جلود الميتة طهورها የሚለው ማለት ነው 17ኛው ሐዲስ دباغ جلود الميتة የበከተችው እንሰሳ ቆዳ ዲባግ መግባቱ طهورها መጽዳቷ ነው ያቺ ቆዳ መጽዳቷን ያሳያል የሚል ሰለማ እብኑል ሙሐቢቅ የዘገበው ማለት ነው እብኑ ሒባን ያለው ሐዲስ ነው ተያያዥነት ስላለው ነው المحب وعن سلامة ابن المحبق رضي الله عنه قال قال رسول الله صلى الله عليه وسلم دباغ جلود الميتة طهورها ነው የምንለው። የሞተች እንስሳ ቆዳ ቀረጥ መግባቱ ጡሁሩሃ መጽጃዋ ነው ወይም መግባቱ ጽዳቷ ነው ጸዳች ማለት ነው ጁሉድ የሚለው የጅልድ ጀምዕ ነው ጅልድ ለአንዱ ቆዳ ነው ጁሉድ ለብዙ ነው አልመይተቲ ያው እንዲሁ ዝም ብላ የሞተች እንስሳ ሳትታረድ የሞተች እንስሳ ማለት ነው طيب ሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ አቡ ኻሊድ የመርሐባ እንደምን አመሹ ሰላም ወራህመቱላሂ ወበረካቱ ሰላሙ አለይኩም ሀባይብ እንደምን አመሻችሁ ኡስታዝ አስራ ስምንተኛውን ሐዲስ ኢንሻአላህ وعن ميمونة رضي الله تعالى عنها قالت مر النبي صلى الله عليه وسلم بشاتي يجرونها فقال لو أخذتم إحابها فقالوا إنها ميتة فقال يطهروها يطهروها يطهر. الماء نعم. والقرض أخرجه أبو داود والنسائي جزاك الله خير بارك الله فيك ماشي وعن عن نونا تطبيقو تكاري كلاتهم وعن ميمونة من لو عن من لو همزة سيون هي عين سلهونة عين كمتا عن من وعن ميمونة رضي الله عنها قالت مر النبي صلى الله عليه وسلم بشات باء بكسره من بس بشات يجرونها መይሙና ከተባለችው ሱሐቢያህ ተዘገበ ተወራ ስራዋን አላህ Subhanahu Wa Ta'ala ይውደድላትና ምን አለች መረ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን አልፈው ሄዱ بشاة በሆነች ፍየል ቅድም ሲቀራው የነበረውን ሰበበ ሐዲስ እያመጣው ነው بشاة በሆነች ፍየል يجرونها እየጎተቷት ወደ ቆሻሻ ጥሏት ወይም እንግዲህ ወደ ወደ ዱር ወደ አውሬ ሊሰጧት ማለት ነው ያው እንስሳ ሲሞት ያው በፍት ነው ከፋፍለዋል ሽታ ያመጣል ለማንኛውም ያን ለማራቅ ነው የጅራት ውይይት ሲያደርጉ እየጎተቱ ለው አኸሱ ሚሃባሃ እንደው ስጋው ቢከስር ቆዳው ለምን ይከስራል ነገር ነው ለው አኸሱ ሚሃባሃ ቆዳዋን ብትይዙት ብትጠቀሙት ለማለት ነው ለው አኸስቱም ብትይዙ ብትጠቀሙበት በሃ ቆዳዋን የዚችን የሞተች ፍየል ድንግጥ አሉና ሌሎቹ ፈቃሉ አሉ እነሃ መይተቱን በክታ እኮ ነው እንዴት እንጠቀማለን ቆዳውን አሏቸው ፈቃል ነቢዩ አለይሂ ሰላቱ ወሰለም አሉ ይطهሩሃል ማኡ ውሃና ወልቀረቡ ቀረቡ የሚባለው ቅጠል ማለት ያው ቀረጥ ነው እኛ የምንለው እሱን አድርጋችሁ በውሃና በዚህ ብታጅሉት ቆዳው ታጅሎ በውሃና በቀረብ ይጸዳ ነበር እኮ ይጦሃራ ነበረ ችግር አልነበረውም ሲሉ ነገሯቸው ለዚህም ነው ቅድም አዩማ ኢሃብን ያለው ሐዲስ ይሄ ነው ሰበብ ንዝሉ ማለት ነው አቡ ዳውድና ነሳኢ ዘግቦታል ወነሳኢዩ ወኒሳኢዩ ችግር የለውም ወነሰኢዩ የሚልም ነገር አለ አላያ ችግር የለውም ያው ዝሮ ዝሮ ሀገር ነው ወደዛ አስጠግተው ነው ሰውየው የነሰኢ አገር ሰው እንደማለት ነው طيب ሻት የምንላት ለአንዷ ፍየል ነው እንግዲህ በግም ሆነች ማዕዝም ሆነች ሻት የሚለው ስያሜ ይሰጡታል ብዙ ጊዜ ለወንዱም ለሴቱም ሻት ይባላል ወንዱም ሻት ይባላል ሴቱም ሻት ይባላል ሁሉም የሚያጠቃልል ስም ነው ማለት ነው አሁን ወንድና ሴት መቼም ታውቃላችሁ ሙዘከርና ሙአነስ የሚሆነው ብዙ ጊዜ ቃላት አንዳንድ ቃላት ላይ እዚህ ቦታ ላይ ግን ሻት የሚለው ታይቱ ሙአነስ ናት እንዳይመስላችሁ ለሁሉም ይሆናል እያለ ነው طيب والجمع والجمع شاء وشياه شاء شياه ይሉታል ነው ለብዛት ለብዙ ፍየሎች ለአንድ እንኳን ሻት ነው የሚባለው በታ ሻ ከተባለ ወይም ሽያህ ከተባለ ብዙ ፍየሎች ለማለት ነው ቀረዱ ማለት ያው የሆነ ዛፍ ፍሬ ነገር ነው ይላል ሸጀረቱን ሚን ሸጀር العضا ትልቅ ዛፍ የሚሆንና ሾህ ነገር ያለው ነው ይላል። እንደ جوز جوز ካወቃችሁ የህንድ ምንድን ነው ዛፍ እንለዋለን። እሱን ይመስላል። አላየሃል ቆዳ የሚታጀልበት በሀገራችንም ስላለ የቆዳ ማጀያ ቅጠል ቅጠልም ፍሬም ሊሆን ይችላል። ጠይብ አሁን ሶስት ሐዲሶች ተመሳሳይ ሐዲሶች ናቸው ያሳለፍናቸው 15ኛው 17ኛው ማን 16ኛው 17ኛው 18ኛው ሐዲሶች ተያያዥነት አላቸው حديث ابن عباس عمومه يدل على أن أي إهاب دبغ فقد طهر ማንኛውም ነገር ማንኛውም ቆዳ ቀረጥ ከገባና ከታጀለ ይጸዳል ሚን ሐይዋንን ጧሂርን ፊል ሐያቲ ይሄን የምንለው ግን ሳይታረድ ጧሃራ የሆነ እንስሳ ማለት ነው ምን حيوان ጧሂርን في الحياه አው غير ጧሂርን አረ ጧሃራም ባይሆን ማለትም ያሳያል ማለት ነው أيما إهاب የሚለው ቃል ተቀሎ እንደሚያስገባ ጀነራል ነገር ነው ሐዲሱ ማለት ነው ሁለተኛው ሐዲሱ ሰለማ ኢብኑ ሙሐቢቅ አነ የቀረጥ ይሄ ቀረጥ ማስገባት يطهر جلود الميتة የሞተን ቆዳ ያጦሃራል ማለትን ያሳያል። ሐዲሱ መይሙና ደግሞ የዱል አለ አንዲባብ ይጦሂሩ ጅልደ ሻትል መይተቲ የሞተች ፍየልን ቆዳ እንደሚያጸዳ ያሳያል። ወሚስሉ ሻት እንደ ፍየል ነው፣ ገይሩሃ ሌላውም ሐላል ከሆኑ ስጋቸው የሚበሉ የሆኑ እንስሳዎች ሁሉ እንደዛው ይገባል ጠይብ ማዳመ አነ ልጅልደ ቀድ ጠሁረ ባዕደ ደብቅ ቀረጥ ከገባ በኋላ ቆዳ የሚጸዳ ከሆነ ፈኢነሁ የጁዙ እስቲዕማሉ ፊል ያቢሳቲ ወልማኢዓቲ በደረቅም በእርጥብም ነገር መጠቀም ይቻላል ማለት ነው። ከተጧሃራ ረጥቦን ብንጠቀምበት ደረቅ ሆኖ ብንጠቀምበትም ይቻላል ማለት ነው። መልበሱም ማንጠፉም ያው አጠቃቀማችን መቀመጫ ልናደርገው እንችላለን፣ መኝታ ልናደርገው እንችላለን፣ መስገጃ ልናደርገው እንችላለን። ረጠበም ደረቀም ችግር የለውም ማለትን ያሳያል። እንዲሁም ደግሞ የምንሸጠውም ከሆነ ዱቂ ማልያ ንብረት የሚያወጣ ባለዋጋ ይሆናል ማለት ነው። አላየሃል መሸጥ፣ መለወጥ፣ መጠቀሚያ ማድረግ ይፈቀዳል ነው። ሌላው የጁዙ ዲባጉ ቢኩል شيء ዩነሽፉ። ፈዶላትል ጅል ቆዳው ላይ ያለውን ስቡን ምናምን ነገር ጠቅሎ አንስላ ነገር ሁሉ እንደ ቀረጥ ወይም እንደ ማጅያ እንደ ማጽጃ ልንጠቀመው እንችላለን ያንን ቆዳ ትርፍ አካል ከቆዳ ውጭ ያለ እንደ ስጋ ምናምን ነገር አለ ብዙ ጊዜ እሱን የሚያነሳ ሽታን የሚያጠፋ ቆዳው ደግሞ እንዳይተላ የሚያደርግ ነው ይሄ ነገር ከመበላሸት የሚጠብቅ ነው ይህን የሚያደርግ ነገር ሁሉ ቀረብም ሆነ ሌላም ደግሞ የሩማን ቅርፍትም ይላሉ እሱም እንደዚህ ይጠቀሙታል ሌላም ደግሞ የሚያጸዳ ነገር ሁሉ መጠቀም ይቻላል ነው طيب እንግዲህ ዑለማዎች የሚያነሱ خلاف ነገር ምንድን ነው የሞተችው ነገር በህይወት ጡሃራ ከሆነች ከሞተች በኋላ ቆዳውን ዲባግ በማድረግ ይጠሃራል የሚል ይሄ ብዙዎች የሚስማሙበት ነው። ጠይብ ኢማሙ አህመድ ግን ታዋቂ በሆኑ አቋማቸው የሞተች እንስሳ በዲባቅ አይጠሃራም የሚል አላቸው በክት ከሆነች ማለት ነው ወለው ካነ ሐይዋኑ ጧሂረን ፊል ሐያት በህይወት እያለች እንስሳዋ ጧሃራ እንኳ ብትሆን አይጧሃራም። ባይሆን ወኢነማ የጁዙ የሚፈቀደው አሉ ወስቲዕማሉ ፊል ያቢሳት ነው። በደረቅ ጊዜ የማይነካከር እርጥበት የሚነካከር እርጥበት ከሌለው ይቻላል ማለት ነው የሚል አቋም አላቸው። ይሄን ለዚህም አቋማቸው ከዑመር እና ከአብዱላህ ብን ዑመር ከተወሰኑ ሰሃቦች የሚዘግቡት ነገር አለ ነው። ለዚህም ማስረጃ خصت لكم في جلود الميتة فإذا جاءكم كتابي فلا ተፊዑ ሚነል መሲ ቢኢሃቢን ወላ ዓሶቢን የሚል አንድ ሐዲስ ያመጣል ምንድነው ተሳኩት ሩኺሶት ለኩም አው ረኸስቱ ለኩም ፈቅጀላችሁ ነበረ የሞተችን እንሰሳ ዲባግ አስገብታችሁ እንድትጠቀሙ ፈቅጀ ነበረ ግን ይሄ ደብዳቤ ከደረሳችሁ በኋላ በቆዳዋም በጅማቷም ነገር እንዳትጠቀሙ በሞተች እንሰሳ ብለው ከሞተችን እንሰሳ ላይ በቆዳውም ሆነ በጅማቷ እንዳትጠቀሙ ብለው ተናግረዋል። ሊሞቱ ወር ሲቀራቸው ወይ ሁለት ወር ሲቀራቸው ተብሏል። ይሄ ሐዲስ ያወሩት ይህ ቅድም ላነበብናቸው ሐዲሶች ይሽራል፣ ውድቅ ያደርገዋል። ያኛውን ይፈቀዳል የሚለውን ይጦሃራል የሚለውን ውድቅ ያደርገዋል። እስቲ እስቴማል ይፈቀዳል ማለት እንጂ ይጦሃራል ማለት አይደለም ብለው ለመጠም ሞክረዋል። ወላኪን ሰሒህ ትክክለኛው አቋም ግን ይጠሃራል የሚለው አልተሻረም አልተነሰኸም ነው የምንለው ታዲያ ይህን ምን ነገር ረከሱ ለኩ ፊ ጁሉቢ መተቲ ፈኢዛ ኪታብ የሚለውን ሀዲስ ምን እናድርገው ለሚለው ይሄ ሀዲስ አንደኛ ሙጠሪብ ነው ሰሂነቱም አይደለም ሰሂ አይደለም የሚሉም አሉ ቢሆንም ደግሞ ሙጥቅራብ አለው ስለዚህ ተቀባይነት የለውም የምንይዘው ወደ 15 ሀዲስ የመጣበት የቅድሙ ሀዲስ ነው ስለዚህ ይሄ ሐዲስ ليس فيه نهي عن استعمال جلد مدبوغ فيمكن أن يكون تحريم الانتفاع بالعصر والإرهاب قبل الدبغ እንደው ከሆነ ይሄ ሐዲስ ሰሂህ ነው እኮ ብለን ብንቀበለው ዲባግ ላልገባው ቆዳ እንዳትጠቀሙበት ማለት እንጂ ቀረጥ ከገባና ከጸዳ በኋላ የሚከለክል ሐዲስ ሊሆን አይችልም በጭራሽ። ማንኛውም ቆዳ ዲባ ከገባ ይጠሃራል የሚለው የአብዱላህ ኢብኑ አባስ ሐዲስ ማንኛውም ቢሆን ነው እንደሚያሳይ ምን ሐይዋንም ሙሐረሚል አክል ቢሆን እንኳን ስጋው የማይበላ ቢሆን የሚያሳየው እንደ ተኩላ ይላል እንደ አቡ ሐኒፋና እንደ ሻፊ እንደ ሌሎችም ማለት ነው ያው እነሱ አይበላም ስለሚሉ ነው ሌሎች ደግሞ ይበላል ስለሚሉ ነው ምሳሌ ሊያደርጉት አይችሉም ዙሮ ዙሮ ማንኛውም ቆዳ ይጠሃራል የሚለው ነው የምንወስደው ኢለል ኸንዚር ያ የማይቀር ጉዳይ ነው طيب ሰው ከሌለ ቀረዋለሁ እንግዲህ አቡ ሰዕለበተ አልኹሸኒ ከተባለው ሶሐቢ ተዘገበ ረዲየላሁ ዐንሁ أنه قال قلت يا رسول الله إنا بأرض قوم أهل كتاب أفنأكل في آنيتهم قال لا قال لا تأكلوا فيها إلا ألا تجدوا غيرها فاغسلوها وكلوا فيها متفق عليه አቡ ሰዕለባ ከተባለው ሶሐቢ የተዘገበ ነው ምን አለ ቁልቱ ያ ረሱላላህ አንቱ የአላህ መልእክተኛ ሆይ አልኳቸው ይላል ኢና እኛ ሰዎች ስንባል ቢአርዲ ቀውሚን ማለት ነኩኑ ቢአርዲ ቀውሚን በሰዎች ምድር ላይ እንሆናለን፣ በሰዎች ሀገር እንሆናለን። እነዛ ሰዎች ደግሞ አህሊ ኪታብ የመጽሐፍ ባለቤት ነሷራና የሁዳ የሚባሉት ሊሆኑ ይችላሉ። ሙስሊም እዚያ አካባቢ ላይኖር ይችላል። ያሁን አውሮፓ እንበለው መቼም አውሮፓ የሙስሊም ሀገር ሆኗል። አሁን አፈነእኩሉ ፊ አንየቲሂም እነሱ በሚጠቀሙበት እቃቸው እንጠቀም እንብላ እንጠጣነ ብየ ጠየቅኳቸው አለች አለ አቡ ሰዓላ በተኮሻኒ ረሱል አለይሂ ሰላም ሲሰጡ ቃለ ላ ተእኩሉ ፊሃ እንዳትበሉ በዛች በክርስቲያኖች ወይም በይሁዳዎች እቃ እንዳትበሉ በራሳችሁ ተጠቀሙ ካላችሁ ኢላ አላ ተጅዱ ገይራሃ ኢላ ሲቀር ማለት ነው ኢላ አላ ተጅዱ የማታገኙ ካልሆነ በቀር ገይረሃ ከነዚህ ከአህለል ኪታቦች እቃ ውጭ መብሊያ መጠጫ የማታገኙ ካልሆነ በቀር እንዳትጠቀሙት። አማራጭ ከጠፋና የነሱ ብቻ ያለው ደግሞ ተግሲሉሃ ያን ጊዜ እጠቧት የነሱን እቃ እጠቡና ወኩሉ ብሉ ፊሃ በዛች በቃ በዛች እቃ ብሉ አጥባችሁ ተጠቀሙ ነው እንግዲህ እዚህ ጋር አሁን ምንድን የሚያሳየው የነሱ የአህለ ኪታቦች የሚመገቡበት እቃ ቢነጀስ እንኳ በማጠብ ይጦሃራል ይጸዳል ነው እህ የአህለል ኪታብ ስጋውን ራሱ መብላት ይበቃል እየተባለ በቃቸው መብላትን እንዴት እንከለከላለን ወይስ እንዴት ይከለከላሉ ረሱል አለይሂ ሰላቱ ወሰላም ወጧዓሙ الذين اوتوا الكتاب حل لكم ተብሏል ቁርአን ነው ከተፈቀደ ሀዳ አሁን በቃቸው ደግሞ አትብሉ ማለታቸው እንዴት ይታያል ነው ጥያቄው ገብቷቸዋል መልሱ የአህለል ኪታብን ስጋ መመገብ ትችላላችሁ የተባለው ለኛ መብላቱ የሚፈቅን እንሰሳ ካረዱና በአግባብ አርደው ከአቀረቡት ማለት ነው እንጂ ከርከሯ ሰማ ሲበሉ እነሱ እኛ ብለን ልንበላ አይፈቀድልን ኸምር ይጠቀማሉ ኸምር ነጃሳ ነው ወይም ደግሞ ሐራም ነው እሱም በተጠቀሙበት እቃ ዝም ብለን አንበላም ማለት ነው ስለዚህ አጠራጣሪ ሆኗል ነጃሳም ሊጠቀሙ ስለሚችሉ መብላቱ የማይፈቀድ እንስሳን ማረው በልተው ሊጠቀሙበት ስለሚችሉ እቃቸው ሊነጅስ ስለሚችል አጽድታችሁ አጥባችሁ ተጠቀሙበት ማለታቸው ነው በሉ طيب እንግዲህ ሙተፈቅ አለይ ነው ሐዲሱ የሐዲሱ ሰሂህነት አጠያይቅም ማለት ነው ሐዲሱን ያወራልን ሰዕለባ ነው ሰዕለባ ሰዕናት መጀመሪያዋ ቀጥሎ አይን ስኩን ነው ሰዕ ለ ላማ ፈትሐ ነች ባህ طيب አልኹሸኒ ይባላል ሁሸይን እብኑ ነሚር የሚባል ሰው ነበር ከላያታቸው ሚን ቀዷዓ የሆነ ይላል ወደዛ አስጠግተው የነ ሁሸይን ዝርያ ለማት አልኹሸኒ ያሉት طيب ኢና የሚለው ቃል ኢነ የነበረው ኢና ብለን እንቀረዋለን ኢና እኛ طيب ኢና ኢና ሐርፍ ተውኪር ነው ና የምትለው እንደ ስም እንጠቀማለን አሁን እኛ ስለ ነህኑ እንደ ማለት ነው ቀውሙን ማለት የሰዎች ስብስብ ቀውም ይባላል ህዝቦች ህዝቦች አሁን የሰዎች ጥርቅማይ ህዝቦች የሚባለው ሰዎች ነን እና ቀውሙን ቀውም ያለው እንደ በሙዘከር የተጠቀመበት خص بجماعة الرجال لقيامهم بالعظائم والمهمات ብዙን ጊዜ ወንዶች በበርካታ ስራዎች ላይ የመሰለፍ ኃላፊነት የመውሰድ እንትን ስላላቸው ቀውም የሚለው በሙዘከር ተወስዷል ይላል ቀውም አቅዋም ደግሞ ቀውም የሚለው ስብስብ ነው ራሱ ለብዙ ሲሆን ደግሞ አቅዋም ይባላል ቀውሚን አቅዋም ያ አዩሃ الذين امنوا لا يسخر قوم من قوم عسى ان يكونوا خيرا منهم ولا نساء من نساء عسى ان يكون خيرا منهن قوم የሚለው እዚህ ተጠቅመውታል ማለት ነው طيب መብላት መጠጣት በአህለ ኪታብ እቃ ክልክል ነው ለምን ከተባለ ነጃሳን አይረቁምና ከምርም ሊጠቀሙ ክንዝርም ሊጠቀሙ ይችላል ስለዚህ አስተማማኙ የእነሱን እቃ መራቅ ነው ሌላው የሙሽሪኮች እቃ እ የኩፋሮችም ዕቃ ክልክል ነው ሙሽሪክ ስንል ሙሽሪክና ኩፋር እንዴት ነው ሙሽሪክ ከሙስሊም ሊኖር ይችላል ማለት ነው ሙሽሪክ የሚለው ኩፋር ግን አጠቃላይ ነው አላየሃል ያው ሽርክና ኩፍር ላይ የገቡ ሰዎች ከወንጀል ወይም ከሐራም ነገር ከሐራም ነገር ይጠነቀቃል ተብሎ አይጠበቅም አህሉል ኪታብ አቅረቡ ሚንሁም ኢለል ሐቅ አህለል ኪታቦች ደግሞ አህለል ኪታቦች አቅረቡ ሚንሁም ኢለል ሐቅ ከሰማይ በወረደ መመሪያ ትንሽ ይጠቀማሉ የሚባሉ ናቸው ሸሐሙድ ሙባሽር طيب ስለዚህ የእነሱን ዕቃ እንደዚህ ራቁ ሲሉን የሙሽሪኮችና የኩፋሮችማ ሚንባቢን አውላ ነው የምንለው ፈሁም አብዓዱ ሚነ ኪታብየይን ከሁለት ኪታብ ባለቤቶች የራቁ ናቸው እንላለን ሌላው ሙስሊም የሆነ ሰው መጠቀሚያ ዕቃ ካጣ አማራጭ ካጣ ሀታ የኩፋሮች እንኳን ቢሆን አጥቦ ሊጠቀመው ይችላል የሚያጥበው እርግጠኛ ለመሆን ነው። መጀመሪያም ጧራ ሊሆን ይችላል፣ አጥቦ አስቀምጦ ሊሆን ይችላል እኮ ግን ራሱ ሲያጥበው ደግሞ እርግጠኛ ይሆናልና ነው ይላል። ሌላው ከኩፋሮች ጋር አንዳንድ ጥቅም ላይ መለዋወጥ እንደሚቻልም ያሳያል። አሁን እዚህ ጋር እቃቸውን ብንጠቀምበት ብለው መጠየቃቸው ብዙ የሚለዋወጥ ነገር አለ ማለት ነው ያሳያል። ጎረቤት ለጎረቤቱ ክርስቲያን ቤተሰቦች ሊኖሩት ይችላል አንድ ሰው ስለዚህ የሚያስተሳሰር ነገር አለ ለኑሮ ከእምነት ጋር ነው የምንለያየው እንጂ በሙዓመላ በትድድር የሚያገናኝ ነገር ይኖራል ስለዚህ ይሄ የሚያሳየን አትብሉበት አጠጡበት አማራጭ ከጠፋ ግን ከነሱም ዕቃ መጠቀም ትችላላችሁ ባይሆነ ጠቦት ነው ሌላው ሸሪዓችን በጣም የተመቸ ነው ሐቂቃውን ለማውራት አእምሮም የሚቀበለው ጠቃሚ ነገር ነው የሚነገረን በደረጃ እያደረገ አሁን የእነሱን እቃ አለመጠቀሙ አማራጭ የሌለውና ጥሩ ነገር ነው። ካጣን ግን በችግር ጊዜ የሚወሰድ ሁክምና በሰላም ጊዜ የሚሰጠው ሁክም ይለያያል። ካጣን አጥ መጠቀም እንደምንችል ሲነግረን ደዕ ማ የሬቡከ ኢላ ላ የሬቡክ፣ የሚያጠራጥርህን ተው ወደማያጠራጥረው በመሄድ በእኛ እቃ መጠቀም ምንም አያጠራጥርም ማሻአላህ ነው ግን የኛ እቃ ጠፋ አላገኘንም የነሱ እቃ ነው ያለን የነሱ እቃ ለመጠቀም ደግሞ አጠራጣሪ ነገር ሊመጣብን ነው አሁን ነጃሳ ነክሮት ሊሆን ይችላል ብለን ማለት ነው ያን ጊዜ ደግሞ ጥርጣሬን ለማጥፋት ወደማያጠራጥረው ለመሄድ ማጠብ ነው አልሐምዱሊላህ ሌላው ይሄ ሐዲስ ኸምር የሚባለው አስካሪ መጠጥ የሚባለው ነገር ነጃሳ መሆኑን ያሳያል የሚል ነገር ያመጣሉ ለምን ሐዲሱን ቆርጦ ነው ያመጣው ዝርግት ሌሎች ላይ ሰፋ አድርጎ የሚያመጣው ኢና ኑጃዊሩ አህለል ኪታብ እኛ ሙስሊሞች ከአህል ኪታብ ጋር ጎረቤትነት ይኖረናል እነሱ ደግሞ በቶፋቸው ወይም በብረድስታቸው ከርከሮን ይቀቅላሉ ይላል ሐዲሱ ወሁም የጥበኹነ ፊ ቁዱሪሂም الخنزير ይላል ወይሽረቡነ ፊ አንየቲሂም አልኹር በቃቸው አስካሪ ነገር ጠላን ነገር ይጠቀማሉ ደግሞ ጎረቤቶቻችን ናቸው መራቅ አንችልም ስለዚህ ይሻለናቸው فقال رسول الله إن وجدتم غيرها ሌላ እቃ ካገኛችሁ وجدتم غير ሌላ እቃ ካገኛችሁ فكلوا واشربوا فيها በዛች በምታገኙት እቃ ተጠቀሙ። ካላገኛችሁ ግን የነሱ እቃ እንጂ እ እጠቧት እጠቡና ብሉበት ጠጡበት ብለዋል። በእነሱ እቃ ማለት ነው። ስለዚህ ከምር ነጃሳ ነው የሚለውን እንረዳለን የሚለው ከዚህ አሁን ከቀረነው ሀዲስ ብቻ ሳይሆን በረጅሙ ከተዘገበው ሀዲስ የምናገኘው ይሆናል ማለት ነው። እሺ አንድ የሀዲስ ቅሩና እናቆማለን እንሻላ ሀያኛው ሀዲስ ሰላም ወራህመቱላሂ ወበረካቱሁ وعن عمران بن حسين رضي الله عنه أن النبي صلى الله عليه وسلم وأصحابه توضأ من مزادة امرأة مشركة متفق عليه في حديث طويل جزاك الله خيرا وعن عمران ابن حسين عمران ابن حسين كتب على صحابي تزجبه سراون الله لله አነ ነብየ ሰለላሁ ዐለይሂ ወሰለም ነብያችን እኮ አነን ነብየ ነው። አነ ከሆነች ነብየ ነው። አን ከሆነ ግን ነብይ ነው የምንለው። ይሄን በደንብ ለዩ። አኒን ነብይና አነ ነብየ ለይታችሁ ነው ማንበብ ኢንሻአላህ። እንደገና አነ ነብየ ከሆነ ወአስሐበሁ ነው የምንለው። ወአስሐበሁ ባኡን በፈታ እናነበዋለን። አን ነብይ ቢሆን ግን ወአስሐቢሂ ነበር የምንለው طيب ነብያችን እኮ ወአስሐበሁ ባልደረቦቻቸውም ጓደኞቻቸውም አብረዋቸው የኖሩ ሱሐቦቻቸው ማለት ነው ተወደኡ ውዱ አድርገዋል እዚህ ጋር ተወደኡ ማለት ውዱ አድርጉ ማለት አይደለም ላለፈ ታሪክ ወሬ ነው ተወደኡ ውዱ አድርገዋል ሚመዛደት امرአትን ከሴትየዋ እቃ መዛዳ ማለት በአህያ ውሃ የሚቀዳበት አይታችሁ ከሆነ አዲስ አበባ ማለት በነገራችን ላይ ገና እዚሁ ነው ያለ ነው። እንደ አውሮፓ እንዳይመስላችሁ ሀገራችን በጎና በጎን ተደርጎ ቅርቃብ ይባላል። መዛዳ ማለት ቅርቃብ ይሉታል በገጠር በጎና በጎን ተቀርቅቦ ይጫናል። አህያ ላይም ሆነ ግመል ላይም ሆነ ፈረስ ላይም ሆነ እሱ መዛዳ ይባላል። ሚን መዛደት ቅርቃም ልበላችሁ እንግዲህ ወይም ደግሞ ፈረስ ላይ ወይም አህያ ላይ የተጫነ ውሃ ማለት ነው። አው ሙሽ ማነው የሚመዛት ምራአትን ሙሽሪከቲን ሙሽሪክ የሆነች ማለት ያው ካፊር የሆነች ማለት ነው። ካፊር ከሆነችው ሴትዮ ውሃ ውዱ አድርገዋል። ሐዲሱ ሙተፈቁን አለይ ፊ ሐዲሲን ጠዊልን ረጅም ሐዲስ ነው ሐዲሱ ማለት ነው። እዚህ ጋር ግን ባጭሩ የተፈለገው ምንድነው የሙሽሪኮችን እቃ መጠቀም የለባችሁም ከተጠቀማችሁም ደግሞ ጠቡ ሲባል ምን ስለሆነ ነጃሳ ስለሆነ ነው እቃው ነጃሳ ስለሆነ አይደለም ሌላ ነጃሳ ሊጠቀሙ ስለሚችሉ ነው እንጂ የካፍር ስለሆነ አይደለም ይሄው በካፍር ውሃ ውዱ አድርገዋል እያለ ነው ውሃው ንጹህ ነው ይታያል ከለሩ አልተለወጠም ጣዕሙ አልተቀየረም ሁሉም ሶስቱም ባህሪው እንዳለ ንጹህ ነው ይታያል። ስለዚህ በዛ ተጠቅመዋል ነው። ስለዚህ ክርስቲያኖች ውሃ ቢሰጡ ውዶ ማድረጊያ ጧሃራ ነው። አሱ ጧሃራም ስለሆነ ውሃውንም ደግሞ አይበክሉትም። እነሱ የሚጠቀሙት በንጹህ ስለሆነ እንጠቀመዋለን። ከነጀሱትም ደግሞ ከቀላቀሉትም ይታያል፣ የሚታይ ነገር ነው። በመልክ የምናገኘው ነገር ነው ማለት ነው። በጣም የምናገኘው ነገር ነው ማለት ነው። አለመለወጡ መዛዳ ማለት يتزودن بها ማ من መዋሪድ ካው ከወራጅ ውሃ ሄደው ቀርተው ቅርቃ በሚያመጡበት ነው። ለብዙ ቀን እንደ ስንቅ ይጠቀሙታል መዛዳ ወተኩን ኢላ ጅልደይን ቅርቃ ያልኳች ለዚህ ከሁለት ቆዳ ሲሆን መዛዳ የሚባለው አንድ ቆዳ ከሆነች መዛዳ አይባልም በአረበኛው ቃል ማለት ነው። ቅርቃ መሆን አለበት። ያው በገጠር ባህል እየነገዳችሁ ካላችሁ ቅርቃብ ቀርቅብልኝ የሚባል ነገር አለ። ሁለቱን በአንድ በጎን ሁለቱን በጎን አድርገው አንድ ላይ ያያይዙታል። እንደውም አራት ነው የሚያደርጉት። አለዛ ሁለት ነው የሚሆነው በወዳና በወዲህ ማለት ነው። አንድ አቅማዳ ብቻ ከተጫነ መዛዳ አይባልም ሊለን ነው። طيب እንደውም መሀል ላይ ደግሞ ወይ ሰውየው ይጋልባል እንደ ቅርቃቡ እንደ መቀመጫ እንደ ወንበር ይመቻል። እንደውም ለዚያ ነው ነው ሙሽሪክ የሚለው ቃል ያው ለአላህ የሚጋራ አካል ያበጀ ሁሉ ሙሽሪክ ይባላል። ሙሽሪክ ለወንዱ ሙሽሪካ ለሴቷ ማለት ነው እና የካፊሮችን ቆዳ መጠቀም ከዲባግ በኋላ ሀታ ውሃ አቋቀ እንደዚህ ቢቀዱበት ይቻላል ማለት ነው። እንዳሁን ፕላስቲክ የሚጠቀሙት ቆዳውን እኮ ነው። ቆዳው ግን ከዲባግ በኋላ ነው። አርበውታል፣ ታጅሎ ታርቧል ወይም ተስተካክሏል፣ ጠርቷል ማለት ነው። በዚያ ውሃ ደግሞ ውዱ ማድረጉ ይኸው ተችሏል። ለመቻሉ ነቢያችን አለይሂ ሰላም ሰሃቦችን ተጠቅመዋል ነው طيب ይሄ ሐዲስ ረጅም የተባለበት ሆነ ቦታ መንገድ ሄደው ውሃ ይጠፋል። ውሃ ሷሃቦች ውዱ ማድረጊያም ይጠፋል እንኳን የሚጠጣ ማለት ነው። ስለዚህ ሁለት ሰዎችን ውሃ እንዲፈልጉና እንዲቀዱ ነቢያችን አለይሂ ሰላቱ ወሰላም አዘዟቸው ነው የሚለው ያኛው ሐዲስ። ሊቀዱ ፍለጋ ሲሄዱ የሆነ ሴት ጭና መጣች። ውሃ ስትመጣ አገኟት መንገድ ላይ። ከየት ነው ይሄ ውሃ ያመጣሽው ሲጠቁሚ ሲሏት አረገኝ 15 ቀን በላይ አስቆጥሮ አስቆጥሮ ያለው ውሃ ካለበት ቦታ ከተነሳሁኝ ስለዚህ እንዲህ በቀላል የምታገኙ አይደላችሁም አትርከሙ አለቻቸው አረግ ይሄ ከሆነ ተርኩል መውጁድ ሊጦለቢል መፍቁል ፈለሰ ሚን ባቢል ሂክማ የተገኘውን ለቀን ያልተገኘ ፍለጋ ሄድም በአንቺ አንቺን ይዘ ወደ ወደ ነብያችን መሄድ ይሻለናል ብለው ሴትዮዋን ይዘዋት ወደ ነብያችን ይሄዳሉ እሷም ትንሽ ደንገጥ ብላለች። ብደነግጥም ያው ነቢያችን አለይሂ ሰላቱ ወሰላም ብዙ ተአምር ያላቸው ሰው ናቸው። ልክ እዛ እንደደረሰች አውርዱ ተባለ። ጭነቱ ወረደ ውሃው። ለሷ ከስንቃቸው ስጧት የሚበላ ነገር አሉ ነብዩ አለይሂ ሰላቱ ወሰላም። ስንቅ ሰጧት፣ በሚገባ በላች። መቼም የተአከለት ልቡጡን ስታህየት ልዑዩን ይላሉ ዑለማዎች። ሆድ ሲበላ አይን ያፍራል ይላሉ። ስትበላ ደስ አላት ማለት ነው። የሌላትን አገኘች። ያላትም ልታካፍል ነው ከዛ ምን አደረጉ ቀሟት ላ አልቀሟትም ነብዩ አለይሂ ሰላቱ ወሰለም ንጹህ ነው እጃቸውን አስገቡት እንስራዋ ውስጥ ወይም ደግሞ ዛመዛዳ ውስጥ የቆዳ በሆነ ውሃ በሚጠቀሙበት ፕላስቲክ ማለት ነው እጃቸውን አስገብተው ሲያወጡት ነብዩ አለይሂ ሰላቱ ወሰለም ሰበቡን አደረሱ ውሃ ከእጃቸው ፈለቀ ነው ከዛ በኋላ ታሪኩ የዕቃው ውሃ ካለቀ ከእጃቸው ውሃ ፈለቀ ያን ጠጥቶ ዘለቀ የዘመተው ጭፍራው ያለው ይሄ ነው እንግዲህ እነ ሸህ እና ሰበቡን የፈለጉት እንጂ ውሃዋን አልነኩባትም። ከዛ በኋላ ጉድ ያየች እሷም ተአምር ነው ያየችው፣ ሐቂቃ ማለት ነው። የማይጠበቅ ነገር ነው። ከዛ ከእጃቸው ውሃ እየፈለቀ ያ ሁሉ ሶሃባ የሚፈልገውን ጉዳይ ሁሉ ፈጸመ። ያን ከፈጸመ በኋላ እኛ ውሃሽን አላጎደልንብሽም ይሄው እንዳለ ነው እቃው ስለዚህ እቃሽን የሚያዥ ውሃሽን ያለውን ስንቅም የምትመገብ ውሰጅ ብለው እንደውም ጠቀሟት እነሱም ተጠቀሙ እንደው ወልይነትም ቢሆን ከራማም ቢሆን ሰበብ ይፈልጋል ይላሉ ዑለማዎች ዝም ብሎ ውሃ አልፈለገ ከዛ በኋላ ግን ተአምር ታይቷል ነው ምግብም ቢሆን የተወሰነ ምግብ ኑሮ እዛ ላይ ቢስሚላህ ብለው ሲበሉት ነው ምግቡ በስቶ ለሁለት ሰው አይበቃም የተባለው ለበርካታ ሷሃባ ጠቅሞ የተረፈው ማለት ነው ሰለላሁ ዐለይሂ ወሰለም ስለዚህ في حديث طويل ያለው ይሄን ታሪክ ነው እኔም አሁን አሳጥረን ያቀረብኩላችሁ በጣም ረጅም ሐዲስ ነው እና በጥቅሉ ቆዳ ከታረበ በኋላ ይጧሃራል ለሚለው ይሄው የክርስቲያኖች እቃ ነበረ ቆዳ ነው ውሃ የቀዳችበት በዛ ሙዱ አድርገዋል ውሃቸውም ንጹህ ነው በቀረጥ በገባ እንትን ከተጠቀሙ መጠቀም እንችላለን ማለት ነው طيب ይሄን ይመስላል ጥያቄ ካለ ልቀበላችሁ መሰል እንግዲህ حياكم الله